قُلْ إِنَّ وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إن شاء الله تعالى الله سبحانه وتعالى فقط ባለፈው ካቆምንበት እንቀጥላለን። ዘጠነኛው ላይ መሰለኝ ያቆም እሺ እያየን እየዳሰስን ያለ ነው የቁርአን ጠሪቃ ወይም መንገድ እንዴት እንደሆነ አይተናል። ወደ ተውሂድ አልኡሉሂያ እንዴት አላህ ስብሓነሁ ወተዓላ እየጠራቸው እንዳለ ማለት ነው። ومنها رده سبحانه على المشركين في اتخاذهم الوسائط بينهم وبين الله ومنها كالصوص الله سبحانه وتعالى كاستمار بتيدت وسط رده سبحانه رافق جبونا الله مملسوه አለል ሙሽሪኪና በሙሽሪኮች ላይ መልስ በመስጠት ነው ትምህርቱን ወይም ጥሪውን እያደረገ ያለው ማለት ነው። መልስ የተሰጠው በምን ላይ ነው? ፊ ኢትኻዚህም በመያዛቸው ማለት ነው። አልወሳኢጥ ምንን ወሳኢጥን በመያዛቸው ላይ መልስ በመስጠት ነው። በይነሁም ወበይነላህ አላህ በእነሱ መካከልና በአላህ መካከል መዳረሻ ወሳኢት በማድረጋቸው ማለት ነው። ወሳኢት መዳረሻ ወይም አማካይ ማለት ነው አደረጉ። እንዴት ነው መልስ የሰጣቸው? ቢአነ ሸፋዓተ ምልጃ የሚባለው ነገር ሚልኩን ለሁ ለእሱ ምንድን ነው? ሚልኩን ለሁ የአላህ ምንድን ነው? ሚልክ ነው። ሚልክ ማለት ማለት ነው የአላህ ሚልክ ነው ማለት ማለት ነው። ሴቶች የአላህ ባለቤትነት ነው፣ ማንም አይደለም። ሸፋ የአላህ ስብሐነሁ ወተዓላ ባለቤትነት ነው። ግልጽ ነው። ስለዚህ እሱ ለፈለገው ያንን ምልጃ እንዲያገኝ ያደርጋል፣ ስለፈለገው ደግሞ ይከለክላል ማለት ነው። ግልጽ ነው ይመስለኛል። ባለቤትነቱ የአላህ ነው ከተባለ የመፍቀድም የከመከልከልም የእሱ መብት ነው ማለት ነው። እኛን ነቢዩ አለይሂ ሰላቱ ሰላም ያ ረሱላላህ ያ ነቢይላህ ይሽፋዕ ለና ብለን ብንለምን ይሆናል እንዴ? አይሆንም። አማልደን ብለን ምክንያቱም እሳቸው ምንም አይደሉም። ሊያማልዱት የሚችሉት ነቢዩ ሊያማልዱ የሚችሉት ማን ሲፈቅድላቸው አላህ ሲፈቅድላቸው ነው። ሊማለደው የሚችሉትም ሰው አላህ ሲፈቅድላቸው ግልጽ ነው። ኢዝኑላህ ወሪዳሁ መገኘት አለበት ነው። ግልጽ ስለዚህ ቢአነ ሸፋዓተ ሚልኩን ለሁ ሱብሓነ ጥራት ይገባውና የአላህ ባለቤትነት ነው። ሸፋ ላ ቱጥለብ ኢላ ሚንሁ ከሱ እንጂ አትፈለግም ምልጃ ከማ እንጂ ከአላህ ወላ የሽፋ አሐዱን ማንም ሊያማልድ አይችልም ዒንደሁ እሱ ዘንድ አላህ ዘንድ ኢላ ቢኢዝኒሂ በሱ ፈቃድ እንጂ በማ በአላህ ፈቃድ እንጂ ባዕደ ሪዳሁ እሱም የሚሆነው መቼ ነው? አላህ ሲወድ ነው። አኒል መሽፉዕ ለሁ ለአማላጁ ከፈቀደ በኋላ ባዕደ ሪዳሁ ከወደደው በኋላ ነው። አኒል መሽፉዕ ለሁ ለሱ ለሚያማልዱለት ደግሞ አላህ መውደድ አለበት። አላህ ለእኔ እንዲያማልዱ ከፈቀደላቸው በኋላ እኔን ደግሞ አላህ ስብሐነ ወተዓላ የወደደ መሆን አለበት ስራዬ ግልጽ ነው ተግባሬ እንጂ በአላህ ላይ ያጋራ ያጋራ የነበረ ወንብድና የተጠናወተውን የምልጃ ሁኔታ ሊገኝለት አይችልም ማለት ነው ቃለ ስብሓነሁ ጥራት ይገባውና አላህ سبحانه وتعالى እሱን በማስመልከት ይናገራል أم اتخذوا من دون الله أم اتخذوا ያዙ እንዴ من دون الله ከአላህ ውጪ شفعاء አማላጅን ያዙ እንዴ شفعاء አማላጅነትን ያዙ እንዴ አማላጅ አለን ብለው ነው እንዴ ያዙ እንዴ ቁል ብለህ በል ያ ሙሐመድ አወለው ካኑ አወለው አወለው ካኑ ቢሆኑም አለ ጥያቄ ነው። አው አ ሐምዛ ምንድነች? ጥያቄ ነች። ሐምዘተል ኢስቲፍሃም ነች። አስሉ ምንድን ነበር? ለው ለው ማለት ማለት ነው ቢሆን ማለት ነው አይደል? አወለው ሲሆን ምንድነው? ጥያቄ ሆነ ማለት ቢሆኑም ቢሆኑም ትይዛላችሁ። አወለው ካኑ ቢሆኑም እነሱ ላ የምልኩነ ሸይአን አንዳችንም የማይመልኩ ቢሆኑ የማይመልኩ ማለት ማለት ነው ባለቤት የሚሆኑ ባይሆኑም ወላ ያዕቂሉን እኚህ ደግሞ አቅል የሌላቸው የማይረዱም ቢሆኑ እነሱ ለእናንተ ሸፋ ይሆናሉ። ምክንያቱም በጊዜው የሚገዟቸው ሸጀርም ሀጀርም ነበረ። ሀል ያዕቂሉ ትረዳሉ እንዴ ነበር እ የላቸው ምንም የረዱት ነገር የለም። እንዴት ብለው ነው ለአንተ ሸፋ ሊሆኑት የሚችሉት? እንዴት ብለው ነው ለእነሱ ሸፋ ሊሆን የሚችሉት? አወለው ካኑ ቢሆኑም ላ የምልኩነ ሸይአን አንዳችንም ነገር የማይመልኩ ቢሆኑም ለእናንተ ያማልዳሉ። ሸይአን ወላ ያዕቂሉን የማይረዱም ቢሆኑ ለእናንተ ያማልዷቸዋል። እማ አይሆንም። እንደዚህ አይነት አስተሳሰብ እንዳይኖራችሁ ቁል በል አሕመድ ያ ሙሐመድ ያ ነቢይ አላህ ሊላህ ሸፋዓ ምልጃ ለማን ነው? ለአላህ ነው ብለህ በላቸው። ጀሚዓን በአጠቃላይ ምልጃ ለማን ነው? ለአላህ ነው ብለህ በላቸው፣ ንገራቸው። ምልጃ የሚባለው መብቱ የአላህ ነው። ለሁ ሙልኩ ሰማዋቲ ወልአርድ ለሁ ለሱ ነው ለአላህ ሚልኩ ሰማዋት የሰማያት ንግስና ወልአርድ የምድርም ንግስና ለአላህ ነው። ማንም ሊያማልድ አይችልም። ባለቤትነቱ የአላህ ነው ብለህ ነው ወቀውሉሁ ሱብሓነህ ጥራት ይገባውና አላህ ስብሓነ ወተዓላ ብሎ ይላል መን ዘለዚ እስቲ ማን ነው ያ የሽፋዕ ምን የሚል የሚያማልድ ዒንደሁ እሱ ዘንድ አላህ ስብሓነ ወተዓላ ዘንድ ኢላ ቢኢዝኒሂ በሱ ፍቃድ ቢሆን እንጂ ኢላ ቢኢዝኒሂ በሱ ፍቃድ ቢሆን እንጂ ማን እስቲ የሚያማልዳለ መን ለዚ ማን ነው እስቲ ያ የሽፋዕ የሚያማልድ ዐንደሁ እሱ ዘንድ አላህ ስብሓነ ወተዓላ ዘንድ ኢላ ቢኢዝኒሂ በእሱ ፍቃድ ቢሆን እንጂ በማለት አላህ ስብሓነ ወተዓላ ጥያቄን ይጠይቃል ማለት ወቀውሉሁ የአላህ ስብሓነ ወተዓላ ንግግር ይላል ወከም ምን መለኪን ፊ ሰማዋት ወከም ሚን መለኪን ስንት መላይካ አለ في السماوات በምድር ውስጥ የሚኖር በሰማያት ውስጥ የሚኖር ስንት መላይካ አለ ይላል አላህ وكم من ملك ስንት መላይካ አለ في السماوات በምን ውስጥ በሰማያት ውስጥ ያለ لا تغني شفاعتهم የእነሱ መልጃ ግን ምን አይልም አያብቃቃም ኢላ ሚን ባዕድ አን ያእዘነ አላህ الله سبحانه وتعالى كفتنا بوهلا انجي لمن يشاء لمن لا له لفلقونا ويرضاه من لا له لوجدوا به انجي وكم من ملك سنت ملائكة ألا في السماوات بسميات استي ألا لا تغني شفاعتهم ينسوا من الجالي أفتاك تيشلم إلا من بعد أن يأذن الله الله كفتنا بوهلا بهون انجي ሊመን የሻ ለፈለገውና ወየርዳ ምን ላለው ለወደደው ይላል ናም ሶላሩን አብሩት እናንተ ጋር ያለው በተጨማሪ እዚህ ጋር ያላችሁ ልጆች ካላችሁ ወደዚህ ነው እዚህ ጋር ወንዶችም ስላለ ወደዛ ትንሽ ገባ ማለት ተበየነ ሱብሓነህ ጥራት ይገባውና አምላክ አላህ አብራራ ገለጠ። في هذه الآية በዚህ አንቀጻት ውስጥ هذه الآيات በእነዚህ አንቀጻቶች ውስጥ አላህ አብራራ ገለጸ እነ ሸፋዓ ምልጃ እኮ የሚባለው ነገር እነ ሸፋዓት መልኩ የእሱ ምንድን ነው ባለቤትነት ንግስናው ነው ወህደው ለሱ ብቻ በቃ የዛ ነገር የሸፋዓ ባለቤት እነት ለአላህ ብቻ ነው ስለዚህ ነቢዩ እንዲያማልዱን ከፈለግን የምንጠይቀው ማንን ነው ማንን ነው ባረከላህ አላህን ብቻ ነው اللهم يا الله يا ذا الجلال والإكرام شفع رسول صلى الله عليه وسلم لنا ها أما لن اللهم اجعل نبينا محمد صلى الله عليه وسلم شفيعا لنا يوم لا ينفع مال ولا بنون بلن اللهم اجعله نبينا محمد صلى الله عليه وسلم شفيعا لنا بلن الله ነው የምንጠይቅ ማለት ሌላ አይደለም ማለት እንጂ ነብዩን መጠየቅ አይቻልም እሳቸውም ሊፈቀድላቸው ስለሆነ የሚያማልዱት ነው ላ ትጥለቡ ላ ትጥለቡ ኢላ ሚንሁ አትፈለግም ከሱ እንጂ ከአላህ ወላ ተሕሱሉ ልትገኝም አትችልም ኢላ ሚን ባዕድ ኢዝኒሂ ከሱ ፍቃድ በኋላ እንጂ ሊሻፊዕ ለማ ለአማላጁ ሲፈቅድለት ነው። ወሪዳሁ አላህ ደግሞ ሲወድ ነው። አኒል መሽፉዕ ለሁ ለሱ ለሚያማልዱለት አካል ደግሞ አላህ ሲወድ ብቻ ነው ሊያማልዱት የሚችሉት ይላል። ወሚንሃ ሌላኛው አላህ ስብሓነ ወተዓላ ወደ ተውሒድ አልኡሉሕያ ጥሪ ያደረገበት መንገድ በምን አይነት መልኩ ነው? አነሁ በየነ እነሆ እሱ አላህ ምን አደረገ? አብራራ ገለጸ ስብሓነሁ أن هؤلاء المعبودين أن هؤلاء المعبودين እነዚያ የሚገዟቸው من دونه ከአላህ ውጪ لا يحصل منهم ከነሱ ሊገኝ አይችልም። ነፍዑን ምን ጥቅም ሊገኝ አይችልም። ሊመን ዓበደሁም ምን ላላቸው ለተገዛቸው ምንም ጥቅም ሊገኝ አይችልም። ምን ጀሚዕ ልውጁህ ምን ጀሚዕ አልውጁህ በምንኛው መልኩ ማለት ነው። ጀሚዕ ማለት ማለት በአጠቃላይ በሁሉም መልኩ ማለት ነው አይደል? ምን ጀሚዕ አልውጁህ በሁሉም ቅል በሆነ መልኩ የምንለው አማርኛ አለ አይደል? ቅል በሆነ መልክ በሁሉም መልኩ ምንም ሊጠቅሙ አይችሉም። ወመን ሃዛ ሸእኑህ ወመን ያ ሰው ሃዛ ሸእኑህ ይህ የሆነ ጉዳዩ ምንም በቃ ለሰው መጥቀም የማይችል አካል ማለት ነው። መን የሚለው ጣዖታቶችን ወይም ያመልኳቸውን ነው የሚመለከተው። ወመን ያ አካል ሃዛ ሸእኑህ ጉዳዩ የሆነ አካል ምንም መጥቀም የማይችል ላ የስልሑ ልልዕባዳ ለመመለክ የሚገባ አይደለም። ላ የስልሑ ምን አይልም አይገባም። ልልዕባዳ ምን ለማለት ለመመለክ የሚገባ አይደለም። ከማ ፊ ቀውሊሂ ተዓላ አላህ ስብሓነሁ ወተዓላ በተከበረው ቃሉ እንደጠቀሰው አላህ ምን አለ ቁል ብለህ በል ያ ሙሐመድ ያ ነቢይላህ እድዑ ለዚነ ዘዐምቱም እነዛ የገመታችኋቸውንና የጠረጠራችኋቸውን አካሎች ጥሩ ሚን ዱንላህ ከአላህ ውጪ ላ የምሊኩን አይችሉም ምስቃለ ዘራህ ኢምንት ነገር ማስገኘት አይችሉም ብጥሩ ኢምንት ነገር ማስገኘት አይችሉም في السماوات ولا في الأرض ግልጽ በምድር ላይ ሆነ በሰማያት ላይ ምንም ማስገኘት አይችሉም። وما لهم ለነሱም የላቸውም فيهما በእነሱ ጉዳይ ላይ በሰማይና በምድር ጉዳይ ላይ በሰማይና በምድር ውስጥ ላለው ጉዳይም የላቸው በደንብ ልብ በል። ወማ ለነሱ የላቸውም ፊሂማ ፊሂማ የሚለው ምንድን ነው? በእነሱ ማለት ነው። ሁለት ነው ሙሰና በሰማይና በምድር ጉዳይ ላይ ምንም የላቸው ሚን ሽርኪን ተጋሪነት አላህን ሊጋሩ አይችሉም ነው አይደል በሰማይና በምድር ንግስና ሊጋሩ ይችላሉ እንዴ አይችሉም ምን ሽርኪን ወማ ለሁ ለሱም የለውም ለማ ለአላህ ይሄ ሙፍረድ ነው አይደለ ወማ ለሁ ሁ ሲል ደሚር ወደ ማን ነው የሚመለሰው ወደ አላህ ለአላህም የለውም ሚንሁም ከነሱ ሚን ظهير እርዳታ ምንም የለውም ለአላህ ወማ ለሁ ለሱ የለውም ለአላህ ሚኑም ከነሱም የምባሂር ከረዳትነት ምንም የለውም። አይረዱትም። ይረዱታል እንደ አላህ ማንም ይረዳው የለው። ስለዚህ አላህን በሰማይም በምድር ውስጥ ለሚሆነው ነገር ሁላ ለአላህ ተጋሪ ካልሆኑ አላህንም በሰማይና በምድር ውስጥ ለሚፈጠረው ነገር እርዳታን መርዳት ካልቻሉ እነዚህ ሰዎች ምንም አይደሉም ማለት ነው። ሁም ዩንሰሩን እንደውም እነሱ ምን የሚባሉ ናቸው? ይር የሚረዱ ናቸው። ولا تنفع الشفاعة ولا تنفع الشفاعة ملجا ما تتكمم عنده سوزن الله زند إلا لمن أذن له الله من لا لونج أفكرለት እንጂ በማለት አላህ አሁንም በድጋሜ በማንም አካል ላይ መንጠልጠል ትርጉም የሌለሽ የዋላይ ኩበት እንደሚሆን እየጠቀሰ ነው። ወሚንሃ ከእሷ ውስጥ ማለት ነው አነሁ ሱብሓነህ ጠቀሰ አላህ ስብሐነ ወተዓላ ጥራት ይገባውና ባረባ أمثلة ጉዳዩን የጠቀሰው እንዴት ነው? ጥሪውን ያደረገው እንዴት ነው? ضرب አምዚላ كثيرة ብዙን ምሳሌ ያደረገ ፊልቁርአን በቁርአን ውስጥ የተضح ምን የሚያደርግ ግልጽ የሚያደርግ ቢሃ በሷ ቡጥላኑ ሽርክ ሽርክ ምን እንደሆነ ውድቅ የሆነ ተግባር መሆኑን አላህ ጠቀሰ አብራራ። ምን ዛሊክ ከዚህ አላህ ከጠቀሰበት አጠቃቀስ ሁኔታ ውስጥ ቀውሉሁ ሱብሓነህ ጥራት ይገባውና አላህ ስብሓነሁ ወተዓላ ብሏል። ወመን ዩሽሪክ ቢላህ በአላህ ላይ ያጋራ ሰው ምሳሌው ሽርክ እንግዲህ ምን አይነት መጥፎ እንደሆነ እዚች ላይ በደንብ ተጠቀሰ። ሽርክ መጥፎ ገጽታ ያለው መሆኑን ወመን ዩሽሪክ ቢላህ በአላህ ላይ ያጋራ ሰው ምሳሌዋል ፈከአነማ ምን እንደሆነ ነው ፈከአነማ ኸራ እንደወደቀ ሰው ወይም እንደተንከባለለ ሰው ምሳሌ ኸረ ማለት የወደቀ ወይም የተንከባለለ ሰው ነው ሚነ ሰማ ከየት ከሰማይ ከሰማይ ላይ ሰው መውደቅ አይደለም ከፎቅ ላይ እንዴት ነው ግልጽ ነው ከፎቅ ላይ አይደለም ተውት፣ ከዚህ ጣራ ላይ መውደቅም ከባድ ነው አይደል? ስለዚህ በአላህ ላይ ያጋራ ሰው ልክ ከሰማይ እንደሚወድቅ ሰው ነው፣ እንደሚንከባለል ሰው ነው። ልክ ተውሂድ አቂዳ ማለት እንደምንድን ነው? ሰማይ ላይ እንደመውጣት ነው አይደል? ልክ علو ላይ ትልቅ ደረጃ ላይ እንደመድረስ ነው ማለት ነው። ከዛ ወደቀ ማለት በአላህ ላይ ሲያጋራ ምን ሆነ? የአላህ አታስፈልግም ተብሎ እንደተወረወረ ትልቅ ቦታ ደርሳ አንተ ሄደ ሄደ ትልቅ ቦታ ላይ የሚባል ደርሰህ ስታበቃ ከዛ ብትወረወር ቱ አይደለም አንተ ሳውዲ የመሄድ ህልም ኖሮክ ተሳካልህና ተነሳ plane ኡ ማለት ነው። ግልጽ ነው። ከምድር ብዙ ርቀትን ከራቀ በኋላ ትልቁ ደርሳን የት የመድረስ ነው አላማ ያለ ሳውዲ ተነስቷል። ከምድር ርቋል። ግልጽ ነው። plane ኡ ብዙ ከተጓዝክ በኋላ እዛ ውስጥ ያልሆነ ነገር ፈጽመ ኬት ብትወረወር ከፕሌን ውስጥ ግልጽ ነው ብትወረወር እንዴት ከባድ ነገር አንተም አትገኝም አይደል አትገኝም خلاص ከፍሬ እንዴት ወረወረህ ግልጽ ነው ስለዚህ አሁን ይሄ ምንድን ነው ምላችሁ ተውሂድ መያዝ የአላህን ወሕዳንያ መጠበቅ እኚህ ነገሮች ሁላ ዒዛ ናቸው የበላይነት ነው ትልቅ ቦታ መድረስ ስታጋራ ግን ምን ትላለህ ትወረወራለህ ከዒዛ ወደ ምን አስፈል ሂድ ያንተ ቦታ አይደለም። ከዛ ተወርውሮ ደግሞ በሱ ይበቃው መልካም ነበር፣ ግን አይበቃውም። ከሰማይ ተወርውሮ ፈተኽጠፉሁ ጠይሩ አዋፋት ምን እንደሚሉት ነው እንደምትነጥቀው ፈተኽጠፉሁ እንደምትነጥቀው ነው። አጠይሩ አዋፋት መንጠቅ ማለት ማለት ልክ ሲወረወር አዋፋት ጭልፍ አድርገው ይወስዱታል። መንጠቃጠቁም እንዴ ግልጽ ነው ጭልፍ አድርገው አዋፋቶች ይወስዱታል። አዋፋት መወሰድ ማለት ምን ማለት ነው? ቅኔ ገለጻ ነው። ቅኔ ከገባችሁ ቅኔ ነው። እሺ እንዴት ሲፈታ ምን ይሆናል? ሰይጣናት እንደሚቀበሉት ነው። አዋፋት እዚህ ጋር ምንድን ነው? ሰይጣናት ማለት ነው። ግልጽ ነው የመሰለው ሰውየው ልክ ሲወረወር ወደ ምን ወደ አስፈል ሸይጣኖች ደግሞ ምንድን ነው ግም ለግም አብራዝ ግም ይባላል። ግልጽ ነው። ሊኩሊ ሳቂጠቲ ላቂጣ ለእያንዳንዱ ወዳቂ ነገር አንሺ ያለው አይደል? ሸይጣን ይቀበሏል እና የኔው ዘር ነህ ይለዋል። ግልጽ ነው አለ ይመጣና እሱ ከዛ ከኡሉው ሲወረወር ሸይጣን ብድግ ጭልፍ አድርጎ ደግሞ ይወስዷል ማለት ነው። ቆይ ገብታቸው ገብታቸው ምሳሌ አው ተህዊ ወይም ደግሞ እንደምትነቅለው ምንድን ነው የሚባለው? ተህዊ ማለት ይሄ መጣል ማለት ነው፣ አስሉ ማለት ነው። አው ተህዊ ቢሂ በሱ እንደምትጥለው ነው። ማ አሪሑ ማ ንፋስ እንደምትጥለው ነው። አው ተህዊ ቢሂ እሱን ወስደው ትጥለዋለች ማለት ነው። አው ተህዊ ቢሂ በሱ እንደምትጥለው ነው ሰውየውን ከሁለት ወይ ሸይጣን ምን ይለዋል ይነጥቋል ይቀበለዋል ወይም ደግሞ ትጥለዋለች ሪህ ንፋስ ፊ መካንን ሰሒቅ ፊ መካንን ቦታ ንፋስ ማለት ነው አይደል ፊ መካንን ሰሒቅ ሩቅ ማለት ሰሒቅ ማለት ማለት ነው በዒድ ማለት ነው ሩቅ የሆነ ቦታ ላይ ወስዳ እንደምትጥለው ነው። ንፋሷስ ምንድነች ብላችሁ ታስባላችሁ? እስቲ ንገሩኝ። ሸይጣን ከሆነ የቀደሙ ጠይር ነው አይደል? ንጥቅ አድርጎ ይወስደዋል። እሺስ ንፋስስ ምንድነች ምሳሌ? ወይ ንፋስ ወስዳ ልም ያለ ቦታ ሩቅ ቦታ ጥለዋለች፣ የማይመለስበት ከባድ ቦታ። ይሄማ እንዳለ ሽርክ ሽርክ ለሰራ ጀሃነም ጀሃነም እኮ የሚጣልበት ነው። እቺ የምትወስደውስ እንደምትጥለው የተባለው ላ መላእካ እሱን ትሸክማለች እንዴ? ምን ደግሞ የእሱን ምን ክብር ይኖረው? ስሜቱ ነው። ሸይጣን ግልጽ ነው ትንካዩ። ስሜቱ ደግሞ ተባብራ ሌላ ሩቅ ቦታ ምን ይሏል ይጥለዋል። ስሜት ነው። እሺ شبه سبحانه رات قبرنا الله مساسلة التوحيد توحيدا في علوه ببلاينته وارتفاعه كف مالته وسعته سفي بمهنو وشرفه لا بمالته ሸረፍ ልቅና በመኖሩ ቢሰማ በምንድን ነው የመሰለው? በሰማይ ነው። ገባችሁ? በሰማይ መሰለው። በቃ ተውሂድን ሰማይ ስታጋራ ውረድ፣ የላ የላ የላ መካን አይደለም። ግልጽ ነው። አይገባህም ይባላል። ወሸባሃ አላህን መሰሰለ ታሪከ ተውሂድ ተውሂድን የተወሰውን አላህ መሳሰለው ብሳቅጥ ምን እንደሚል እንደሚወድቅ ሰው ሚነ ሰማ ከሰማይ ኢላ አሰሪ ሳቢሊን የአዘቅት አዘቅት የአዘቅት አዘቅት እንደሚወድቅ ነው አላህ የመሰለው አስፈለ ሳፊሊን ሊአነሁ ምክንያቱም ሰቀጣ ምን ብሏል? ወድቋል ሰውየው። ኬት من أوج الإيمان። أوج ነው የሚላችሁ أوج الإيمان። ከኢማን أوج ነው ሰውየው ምን ያለው ይወደቀው። أوج ማለት ማለት علو ወይም ارتفاع ማለት ኢማን من أوج الإيمان። ከኢማን ምን ከፍታ علو ማለት ነው። ዑሉው እርቲፋዕ ማለት ነው እንደወደቀ ነው። ከኢማን አውጅ እንደወደቀ ነው። ወዴት አውጅ ማለት ማለት እ ከፍታ ግልጽ ነው። ኢላ ሐዲድ ሐዲድ ነው የሚላቸው ኢላ ሐዲድል ኩፍር ወደ ኩፍር አዘቅት ማለት ነው። ሐዲድ ማለት ማለት ነው? አዘቅት كل من سفل من الأرض كمدر زك على ولا من يبان الحضيض يبان ودي عزك وشبه الشياطين سيطانات دمو مسلو أتوال التي تقلقه يا يمتان كتك كتو مالسن وشبه الشياطين سيطانات مسلو أتوال አለቲ ቱቅሊቁሁ ቱዲሉ ነው ይላችሁ እ ቆይ የኛን ስሙ መጀመሪያ ወሸባህ ሸያጢን ሰይጣናትን መስሎታል። አለቲ ያቺ ቱቅሊቁሁ አይ ቱሐሪኩሁ ማለት ነው የምታንቀጠቅጠው ማለት ነው። ቢጠይር በአዋፋት መስሏታል። አለቲ ቱመዝቅ ያቺ የምትበጫጭቅ የሆነች ማለት ነው። ቱመዚቅ ምን የምትል የምትበጫጭቅ የሆነች አዕዳአሁ ምኑ አካሉ የእናንተ ንገሩኝ። ነው ቱዲሉ ነው አለቲ ያቺ ቱዲሉሁ ምን ምትለው የምታጠመውን ቢጠይር እንደዛ ነው በቃ ሆነች ብጠይር በአዋፋት ነው የመሰለው አለቲ ቱመዚቁ አዕዳአሁ ያቺ አካሉ ምን የምትለው የምትበጫጭቀው። እንግዲህ አዋፍ ሲይዝ ጭልፍ አድርጎ ያው የራሱን ስራ ይሰራል። ሸይጣንም ከላይ ስትወድቅ አይቶ ማለት ነው። በሽርክ ተዘፍቀ ና እንግዲህ ለኔ ትሆናለህ፣ ግልጽ ነው። ለኔ ትሆናለ ብሎ የራሱ ራት ያደርጋል ማለት ግልጽ ነው። ብጭቅጭቅ አድርጎ ያስቀምጣል ማለት ኢንሻአላህ የአላህ ባሪ አላህ ያደርገው ግልጽ ነው። ወሸበሃ አላህ መስሏል ሀዋሁ ምኑን ስሜቱን የሰው ልጅ የሚከተለውን ስሜት አላህ ስብሓነ ወተዓላ መስሎታል። አለዚ ዩብዒዱሁ ያ ምን የሚለው የሚያርቀውም ማለት ነው። ወሸበሃ መስሎታል ሀዋሁ ስሜቱን አለዚ ዩብዒዱሁ ያ የሚያርቀው አን ልሐቂ ከምን ከሐቅ ጎዳና ከሀቅ ጎዳና የሚያርቀውን አላህ መስሎታል። ድሪህ በምን በንፋስ አለቲ ተርሚ ቢሂ በሷ ምን የሚልበት የሚወረወርበት ፊ መካንን በዒድ የት ቦታ ሩቅ የሆነ ቦታ የሚጣልበት ብሎ አላህ መስሎታል። هذا ይህ እንግዲህ ሚሳሉ ዋሕድ አንድ ምሳሌ ነው من أمثلة كثيرة في القرآن በቁርአን ውስጥ ከተጠቀሱት ምሳሌዎች ውስጥ አንደኛው ነው ይላል ذكرها الله አላህ አውስቷል ጠቅሷል ስብሓነሁ ሊበያን ለማብራራት ቡጥላኑ ሽርክ ሽርክ ምን መሆኑን ባጢል ውድቅ መሆኑን ለመጥቀስ ማለት ነው ወኸሳረት ልሙሽሪክ ሙሽሪክ ደግሞ የከሰረ መሆኑን ለመናገር ፊዱንያ ወልአኽራ በዱንያም በአኽራም የከሰረ መሆኑን ለመጥቀስ አላህ በዚህ አይነት መልኩ ጥሪ አድርገዋል። ወማ ስቅናሁ እስካሁን ስንነዳ የነበረው ሱቅናሁ ወማ ሱቅናሁ እስካሁን ስንነዳ የነበረው في هذا البحث በዚህ ጥናታችን ላይ ስንነዳው የነበረው እየሾፈርን ነው አይደል? ቁርአንና ሐዲስን እያየን አይደል? እያየን ነው እንግዲህ እየተጓዝን ነው ማለት ነው። ቁርአንና ሐዲስን ጥናት በማድረግ እየተጓዝን ነው። በቃ እየነን የሚነዳ እየነዳ ነው እንግዲህ ወማ ሱቅናሁ እስካሁን ስንነዳ ስንሾፍር የነበረው ቢያለል ባሕስ በዚህ ጥናታችን ሚን አሳሊብ አልቁርአን የቁርአንን ጠሪቅ አሳሊብ ማለት ነው እስሉብ ጀምዑ እስሉብ من አሳሊብ القرآن ከቁርአን ጠሪቅ አካሄዶች ውስጥ في الدعوة إلى توحيد الألوهية እንዴት አድርጎ ወደ ተውሂድ الألوهية ወደ አምላክነት ተውሂድ እንደተጣራ ወኢብጣል አሽርክ ሽርክን ደግሞ እንዴት አድርጎ ውድቅ እንዳደረገ የጠቀሰበትን ስናይ ቀሊለን ቀሊል ነው እ ቀሊሉን ቀሊሉን ሚን ከሲር ትንሹን ያየነው ሚን ከሲር ከምኑ ከብዙ ወላሂ ብዙን ያየነው ግን ምን ብለውታል እሳቸው ትንሹን ነው ትንሹን ያየነው በጣም ብዙ መጥቀስ ይቻላል ወኢብጣሉ ሽርክ ቀሊሉን ትንሽ ነው ሚን ከሲር ከብዙ ትንሽ ነው የጠቀስኩላችሁ እያሉ ወማ ዐለ ልሙስሊሚነ በሙስሊሞች ላይ የለባቸውም ወማ ዐለ ልሙስሊም በሙስሊም ላይ የለም ኢላ አንየቅረአ አልቁርአን ቢተደቡር ይህንም ማወቅ ከፈለገ ምንም የለበትም ቁርአንም በማስተንተን ምን ማለት እንጂ ማንበብ አዎ ቁርአን የወረደው ለምንድን ነው? ባረከላሁ ፊኩም ሊየደበሩ አያቲ ወሊየዘከረ ኡሉል አልባብ እንድናስተነትን ነው። ግን ስንቶቻችንን ቁርአንን ስንቀራ እያስተነተን የምንቀረው? ፈሀል ሚን ሙዕተብር አፈላ የተደበሩነ አልቁርአነ አም አላ ቁሉቢ አቅፋሉሃ ወይስ በልቦቻቸው ላይ ቁልፍ ተዘግቶባቸዋል ይላል አላህ። ጥያቄ ልጠይቅ አዎ በአሁን ሰዓት ቁርአን ቤት ማስዋቢያ ሆኗል። የተከለከለው ነገር ሰው ይገራለታል። ቤቶች አንዳንድ ቤት ስትገቡ የቁርአን አንቀጽ ተለጥፎ ታያለ። ቤት ማስዋቢያ እ ወይም ደግሞ አንዳንድ ቦታ ደግሞ ቁርአን የሚቀራው ራሱ የሚወርደው የውመል ኸሚስ ነው ይወርዳል። ያሲን ይባላል ወይ ልጅ ሲወለድ ወይ የተለያየ ለቢድዓ ቁርአኑ ተጠራርጎ ማለት ነው ይወርዳል ማለት ነው። አቧራት ከዛ ድረስ ይጣል ማለት ነው። ግልጽ ነው። ሌላ ሌላ ነገሮች በቃ ነው የሚደረጉ። ግን የቁርአን ዓላማ ይህ ነበር። ግልጽ ነው። የቤት ማስዋቢያም አይደለም፣ የቤት ማሳመሪያም አልነበረም። የቁርአን ዋናው ዓላማ ማለት የመኪና ማሳመሪያ አይደለም። አንዳንድ ቦታ ደግሞ ሄድ ስንል መኪና ውስጥ ተንጠልጥሎ እናያለን። هذا بالعكس ما يجوز ይሄ እንደውም አይቻልም ቤት ማስዋብ በቁርአን ቁርአንን ማሳነስ መኪናን ማስዋብ በሱ ቁርአንን ማሳነስ ብላክስ ነው ሰው አክስ ተቃራኒ ነገር ግን ይገራለሽ ሊየጂድ الخير ግን ይሄንን ትንሽ ጠቅሰናል ليجيد الخير الكثير ብዙ የሚባለውን ነገር ምን እንዴ እንዲያገኝ ነው ሊየጂበ ሊያገኝ አልኸይሩል አልኸይር ከሲር ብዙ ኸይር የሚባሉትን ያገኝ ዘንድ ስንት የሰማው መሰለኝ ጥያቄ ነው እ ወላዲለቱ መረጃዎች አልሙቅኒዓ ምን አሉ ለሚያስተነትን ሰው ወልአዲለቱል ሙቅኒዓ አይደለም የሚለው አጥጋቢ መረጃዎች አሉ ግልጽ ቀናዓ ማለት ማለት የሚያብቃቃ ማለት ነው አይደል? አልጊና ሁወል ቀናዓ ሀብት ማለት በራስ መብቃቃት ነው አይደል? የሚያብቃቃ መረጃ አለ ወልአዲለቱል ሙቅኒዓ የሚያብቃቃ ምን አለ መረጃ አለ ወልበራሂን በራሂን አለ አሳጢዓ ወልበራሂን መረጃም አለ አሁንም አዲላ ነው ሳጢዓ ዋዲሐ ማለት ነው። ሳጢዓ ምን ማለት ነው? ዋዲሐ ግልጽ የሆነ ማለት ነው፣ የሚያበራ ማለት ነው። ወልበራሂን መረጃ አለ። ሳጢዓ ምን የሆነ ግልጽ የሆነ የሚያበራ የሆነ ማለት ነው። አለቲ ያቺ ቱረሲኹ አይደል የሚለው ቱረሲኹ ምን የሚል የሚያሰርጽ የሆነ عقيدة التوحيد يتوحيد الأمنة يمياتنا في قلب المؤمن دامين منوس منوس لبوس وتقطلع من المثل يمتلك وتقطلع من المثل يمتنقل منو كسو كلبوس كل شبهة كلنا بجتوش ወተቅጠሊዕ እምትነቅ ሚኑ ከሱ ከልቦናው ኩለ ሹብሃቲን ሁሉንም ብዥታዎች ማደናበሪያዎች ማለት ነው። ጥያቄ ነው መሰለኝ። ዝም የምለው እየሰማሁኝ የሆነ መድረስ ያለብኝ ቦታ ነው። ና በቁርአን ማሳመር አይቻልም የሚለው ማለት ነው። ና ቻናል ላይም ስናይ ወላ መስጂድ መስጂዶቹ የካባ እንትን መስጂዶች የመዲና መስጂድ በቁርአን እንዳለ እንትን እዚህ መድረሳ ደግሞ ቢሆን ተሰጥቷል። ምን ከምን አንጻር ነው ተሰጥቷል? ይሄ ምንድን ነው የሚገሰጹበት ምሳሌ እንዲህ አይነት ቦታ ላይ ይገሰጹበታል ተብሎ የሚታመንበት ቦታዎች ላይ አሁን ምሳሌ መድረሳ ላይ post የሚደረገው ለምንድን ነው? ሰው ልጆች አንብበው እንደ መድረሳ ያለ የሆነ ነገር ነው። ግልጽ ነው። ሰው ልጆች ግን ቢቀስድ ተዝይኑል በይት ማድረግ ግልጽ ነው። ቅድም ምንድን ነው ቤትን ማስዋብ በሚል ሁኔታ ማለት أصلا በመሰረቱ ከአባም ቢሆን ምን እንደዚህ አሁን حتى تزيين የመስጊዱ ማስዋብ እንደዚህ አይነት ደረጃ ድካ መድረሱ በመሰረቱ ከሐዲስ አንጻር ስናየው ነው የሚጋጭ ነው አይደል? እነሱ የሰሩት ምን መሆን አይችልም፣ መረጃ መሆን አይችልም። ግልጽ ነው። አሁን ምሳሌ እነሱ የሚሰሩትን ሼክ አልባኒ ከችቷል። ወለው ሐራም የሚሰሩትን ምንድን ነው ከቁርአንና ከሐዲስ ጋር ይጋጫል የሚሰሩት ስራ እነሱ የሰሩ መረጃውን ብለዋል እሳቸው እና ልቅ የሆነ እንዲህ መስጂዶችን ልቅ የሆነ መስጂድ ሳይሆን ቤተ መንግስት እስኪመስል ድረስ ሰው የቁርአን አንቀጽ ከማስተንተን ይልቅ ማለት ነው የተሰራውን መበረዱ ምናምን የሚያይበት የሚወሰውስ መስጂድ ማለት ነው። እኔ እንዲህ አይነት መስጂድ አጋጥሞኛል። ሀቂቀተን ነው የምላችሁ። ግልጽ ነው። ገብቼ በቃ መስጊዱን እንጂ የለም ፊት ለፊት ያለው ምን እንዳለ ሰው እንደዚህ ደረጃ አይቻልም። ምሳሌ ከቁርአን ጋር እነሱ መስራታቸው መካ ላይም ኖሮም ቢሆን እንደዛ ቢሰሩ መረጃ አይሆንም ማለት ነው። ምሳሌ ጭንቅላታቸው አካባቢ አዎ ያስቀምጣሉ። ቁርአን ይጠብቃቸዋል ምናምን በሚል ማለት ነው። ለብዙ ግን ይሄ ምንም የተገኘለት መረጃ የለም። ምን ብትል ግን መረጃ የተገኘበትን አትልም እንዴ? ጭንቅላቷን የልጇን ይዛ ግልጽ ነው። አውዱ ቢከሊማቲላህ ኡዒዱከ ቢከሊማቲላህ ታማ ሚን ኩሊ ሸይጣን ወሀማ ወሚን ኩሊ ዐይን ላማ ይመሳሰሏል። አሉ ስንት ዱዓ እንጂ ቁርአን ጋር አጠገቡ ማድረግ በፊት አሁን በፊት ምን ነበር እንደረገው ቢላ ነበር ስለት ያላቸውን ነገሮች ቢላ አራት ራስ ስትወጣ ምን ይዛ ነበር የምትወጣው ውሃና ቢላ እንደ አዳምቷ ምንድን ነው በማህበር እኮ የመለስኩ በፊት ሲወጡ አራሶች አጠገባቸው ጋር ቢላ ስለት ያለው ነገር ነው የሚቀመጠው ሸይጣን ምናምን ስለት ይፈራል ብለው መሰለኝ አላውቅም። ወደ እነሱ እንዳይመልሰው ያስፈራል። ግልጽ ነው። ሲወጡ ደግሞ ወደ ውጪ ለሽንትም ለምን ሲወጡ እኮ ሁለት ሰው ነው የሚሆኑ። ካጠገቧ አንድ ሰው ይሆናል። ከዛ በኋላ የሚወጣው ሰው እሷ ከተያለች ቢላ ትይዛለች፣ ወይም ደግሞ ሌላ ሰው ካለ ቢላ ይዞላት ካጠገብ ይወጣል ማለት ነው። እንዲህ አይነት ነበር። እኔ ራሴ በስነ ስርዓት በማውቀው ማለት ነው በዑምሬ የተከሰተን ነገር ነው እነግራችሁ። ግልጽ ነው። እንዲህ አይነት ሁኔታዎች የሚጤኑበት አሁን ደግሞ ቁርአን ምናምን እየተባለ እንደዚህ ያለ ይሄ ነገር መደረግ የለበትም ነው። ግልጽ ነኝ። በቁርአን ቤታችንም ልጆችንም በቁርአን በእንትን የተወለዱ በዚክር የተወለዱ እናድርግ። ግልጽ ነው። በዚክር የተወለዱ ሲሆኑ ራሱ የሸይጣን እኮ ትንኮላ ይድናል አይደል እንዴ? በዚክር የተወለዱ ሲባል ግልጽ ነው። ባልና ሚስቶች ዚክር ስሜታቸውን ብቻ ማጣጣም ሳይሆን ዚክርን ብለው ሲገቡ ግልጽ ነው። አላሁመ ጀንብና ሸይጣን ወጀንብ ሸይጣን ማ እኚህ የመሳሰሉ ብዙ ዱዓዎችን ግልጽ ነው። ለይለተል ዓሩስ እኚህ የመሳሰሉትን ቃልን ይጠበቃል። አለበለዚያ ስንቱ ነው ቁርአን ካጠገቡ ሆኖ እየተጠበቀ እንግዲህ በጅን የተለከፈን ልጅ የሚሆንበት አማካኝነት ሁኔታ ግልጽ ነው። ሰበብ የማይሆን ነገር ለፍዙን ስናረግ ነው። ግልጽ ነው መሰለኝ። ጥያቄ ካላችሁ ከሌለ ወደ ما في حدوث الشرك يا شرك ما كثت له حدوث الشرك في توحيد الإلهية حدوث نكست لا الشرك شرك نكست في توحيد الإلهية سوري جوش بتوحيد الألوهية عليه ሽርክን ምን ብለዋል እ ፈጽመዋል እንዲከሰት አድርገዋል። ሑዱስ ማለት ማለት ሐደሰ ማለት ማለት ተከሰተ። ሑዱስ ሲል ብዙ ይሆናል። ሑዱሱ ሽርክ ሽርክ መከሰት ፊ ተውሂድ ልኢላሂያ በተውሂድ ልኡሉሂያ ዙሪያ ሰው ልጆች ሽርክ እየፈጸሙ ነው ያሉት አምላክ አላህን ብቻ እየተገዙ አይደለም ያሉት የተለያየ ሽርክን እየፈጸሙ ነው ያሉት በአሁኑ ሰዓት ሰዎች መጥሉብ የሚፈለግ ነው ይላል ሚነል ሙስሊም ከአንድ ሙስሊም ነኝ ባይ ከአንድ ሙስሊም ባዕደማ ያዕሪፉ ልሐቅ ሐቅን ካወቀ በኋላ ባዕደማ ያዕሪፉ ልሐቅ ሐቅን ካወቀ በኋላ አያዕሪፈ ሊያውቅ ደግሞ ይገባል ማ ዩዳብ ማ ዩዳ ዱሁ ነው አላለ ማ ዩዳዱሁ የሚቃረነውን ነገር ማወቅ አለበት ሚነል ባጢል ውድቅ የሆነውን ነገር ማወቅ አለበት ተውሂድን ብቻ አይደለም ማወቅ ያለብሽ ሽርክንም ወቂ ተውሂድ ብቻ አይደለም ወቂ ሽርክንም ማወቅ አለበት ሱናውን ብቻ አትወቅ፣ ቢድዓንም ወቅ። የትኛው ነው ቢድዓ? ሐቅ ላይ ያሉትን ቡድኖች ብቻ አትወቅ። አህሉ ስለ አህሉ ሱና ወልጀማ ስለ ሰለፊዮች ብቻ አይደለም የምታጠነው። እወቅ ተብሊግ ማን ነው? ኢኽዋን ማን ነው? ሙዕተዚሊ ማን ነው? አሻኢራ ማን ነው? ሱፊያ ማን ነው? ግልጽ ነው። እኚህ የሚባሉት ኸዋሪጆች ማን ናቸው? እኚህን ማወቅ አለበት የሰው ልጅ። የምናውቀው ለምንድን ነው? ለመራቅ አይደል እንዴ? ካላወቅን ሄደን ምን እንላለን? እንዘፈቃለን። ተብሊግ ተብሊግ ብሎ ብቻ ዝም ብሎ መጫዋለን። ተብሊጎች ምንድን ናቸው? አለበለዚያ እኛም እኮ የተብሊግ ስራ ልንሰራ እንችላለን ሳይታወቅ ተብሊግ ተብሊግ እያልን ማለት ኢኽዋን ኢኽዋን እያልን እኛም ቅልጥ ያልን ቅልጥ የተቃጠለ ኢኽዋን ልንሆን እንችላለን ሳይታወቅ ከነ አቂዳቸው ማወቅ ከነ ልብሳቸው ግልጽ ነው ማወቅ አለብን። አዳምጪ እና ሁለነናቸው ምን ማለት አለብን ማወቅ አለብን ማለት እያንዳንዱን ነገራቸውን ማወቅ አለብን እንጂ ዝም ብሎ በስም ማወቅ ትርጉም የለውም ማለት ነው እንዴ ብር እንዴት እንደሚያዝ ካላው ማወቅ ብቻ ትርጉም አለው እንዴ ሌባና የሌባን ሸር ማወቅ መቻል አለብህ። የሌባን ባህሪ ማወቅ አለብህ። የተሻሸውላ ወዳጅ እንዳልሆነ ወቅ ብዙ አይነት የሌብነት style አለ አይደል? ኑኑ ጋሼ ምናምን እያለ ወንበድ ጠርጎልህ ኪስ ውስጥ ነው የሚገባ። ግልጽ ነው። ምራቅ በአሁን ሰዓት የመጣ ያስተራረቅ ሁኔታ ደግሞ ምራቁን አጠራቅሞ ላይ ላይ ቱፍ ይላል ያላየ መስሎ። ከዛ ውጭ ይቅርታ ብሎ ምራቁን የሚጠርቅ የሚጠርግ አስመስሎ ኪስ ውስጥ ነው የገባው እሱ። አንተ በቃ የተፋብህ ምራቅ ምናምን ነው የምታስተነትነው። አቅልን ወስዶታል፣ ኪስ ውስጥ ገብቶ እሱ ሰርቷል። ይቅርታ ብሎ እልም ይላል። ዞር ስትል የለም ነው። ስለዚህ ሌባንም ከነ ሁኔታው ማወቅ መቻል አለብን ማለት ፈጸመ መሰለኝ። ለምን ከታለል የተጀነበው ባጢልን የምናውቀው ለምንድን ነው? የተጀነበው ሊርቀው ማለት ነው። እንዲህ ምንድን ነው ጥያቄሽ? ልብስ ሲባል ምን ማለት የተፈለገው አንዳንዴ ቅኔዎችንም እየተረዳሽ ልብስ ሲባል ምን ማለት ነው? የነሱ መገለጫ ማለት ነው። ግልጽ ነኝ። ልብስ የሰው ልጅ መገለጫው ነው አይደል? ከነ መገለጫቸው ማለት ነው። ከማ ይቃሉ እንደሚባለው አረፍቱ ሸረ ላሊ ሸርይ አረፍቱ ሸረ ላሊ ሸሪ ላኪን ሊተወኪል አንዳንዶቹ ሃን ይጨምሩበታል። አረፍቱ ሸረ ላ ሊሸሪሂ ላኪን ሊተወቂሂ እናንተ ጋር ሃን ጨምሩበታል አልጨመረም አንዳንዶች የሚጨምሩበት ሁኔታ አለ ግጥሙን ደግሞ በዛ ብቻ ነው ያበቃው ግን ቢያሟላው ደስ ይል ነበር ሙአሊፉ አረፍቱ ሸረ ላ ሊሸሪሂ عرفت الشر لا للشر لكن لتوكيه ومن لم يعرف الشر وقع فيه ችሙሉበት ጠቅማቸዋለች ሙአሊፉ አልሞላትም። እስቲ እኔ ልጨምርላችሁ። ምንድነው ከላይ ጻፉ፣ በቀስት አድርጎና ከላይ ናም ግቢ በላት ግን አፍዳለች። ግቢ ሰላም እሺ የምጨምሩትን عرفت الشر لا للشر لكن لتوقيه ومن لم يعرف الشر وقع فيه ገልጹን ከአንዱ አየት አድርጊና ከፈት አድርጊው ቆይ አንዴ እሷን ቦታውን አገኘሽው? አንዳችሁ አሳየት ዛህራ ገልጠሻል? እሺ እነሱ የሚጨምሩትንም አንቺን በስርዓት ጨምሪ። በስርዓት ይዘሻል? እ እሺ ኸይር ነው። ምን ይላል? عرفت الشر لا للشر لكن لتوقيه የምጨምረውን አዳምጡኝ። ወመን ለም ያዕሪፍ ሸረ ወመን ለም ያዕሪፍ ሸረ ወቀዐ ፊህ ሸርን ያላወቀ ምን ይላል? ይወድቃል ይወድቃል አይደለ? ወቀዐ ፊህ ኸይር እሺ እህታችን እያየን ያለነው ስለምንድን ነው? ሑዱቱ ሽርክ ነው። ሽርክ መከሰቱን ነው። ፊ ተውሒድ ኢላሂያ በአምላካዊ ተውሂድ ላይ ተከስቷል ሽርክ። ሰው ልጆች በተውሂድ አልኡሉሂያ ላይ ምን እያሉ ነው ያሉት? እያጋሩ ነው ያሉት ነው። ግልጽ ነው። ተውሂድ አልኡሉሂያ ላይ እንግዲህ የሰው ልጆች ማጋራት እንዴት ነው? ሳሌሆችን የሚገዛ አለ። ግልጽ ነው። ሳሌሆችን ጻድቃኖችን የሚገዛ አለ ማለት ነው። ሙስሊም ሆኖ ማለት ነው። የተለያየ አካሎችን የሚጠራ አለ። ያ እንግዲህ ራሱ ተውሂደል ኢላህያ ላይ ወይም የአምላክነት ተውሂድ ላይ ማጋራት ነው። ምን አለ ሙአሊፉ ወደኋላ ላንቺ የተመለስኩት ከርሱ ጋር የሚገናኝልሽ ብዬ ነው። መጥሉብ የሚፈለግ ነው አለ ሚነል ሙስሊም ከአንድ ሙስሊም ባዕደማ ያዕሪፉል ልሐቅ ሐቅን ካወቀ በኋላ አያዕሪፈ ምን ማለት አለበት ማወቅ አለበት ማ ዩዳፍ ምን የሚለው ተቃራኒ የሚሆነውን ነገር ማወቅ አለበት ግልጽ ነው እያንዳንዱ ሰው ልጅ ተውሂድን እንደሚያውቀው ምንም ማወቅ አለበት ሽርክን አጠርጥሮ ማወቅ አለበት የተውሂድ አቅሳሞችን እንዳወቀው የሽርክ አቅሳሞችን ማወቅ አለበት። የሱና ሁኔታን እንዳወቀው ምንም ማወቅ አለበት፣ ቢድዓን ማወቅ አለበት። የሀቅ ጎዳና የያዙትን አህል ሱና ወልጀማዓን እንዳወቀው ሁላ መንገድ ለቀው የሚጓዙትን ጀማዓቱ ተብሊግ ጀማዓተ ልእኽዋን አልሙስሊሚን ወጀማዓተ አልሙዕተዚላ ወጀማዓተ አልኸዋሪጅ ወጀማ ወጀማ ወጀማ ብዙዎች ማወቅ አለበት ከሀቅ ተጻራሪ የሆኑትን ማ ዩዳብ ቢሂ ሚነል ባጢል ባጢል የሆኑትን ማወቅ አለበት ለምንድን ነው የሚያውቅ ለምንድን ነው የሚያውቀው ባረከላህ ሊየተጀነበው ምን ሊለው ሊርቀው ዘንድ ከማ ዩቃሉ እንደሚባለው ስንኙን ሁላችን ጀምራችኋል አረፍቱ الشر ሸርን አወቅኩኝ ይላል لا للشر ግን ያወቅኩት ሸርን ምን ፈልጌ አይደለም፣ ሸርን ፈልጌ አይደለም። ሌባን ያወቅኩት ሌባ ለመሆን ብዬ አይደለም። ግን لكن لتوقيه ምን ለማለት ነው? ለመጠንቀቅ ነው። የሌባን ሁኔታ ሁኔታውን ኬፍያውን ካወቅክ ትጠነቀቃለህ ነው። የሽርክ ምንነት የምታውቀው ሽርክ ለመስራት ሳይሆን ምን ለማለት ነው? ለመጠንቀቅ ነው። ወመለም የጨመርኩላችሁ ስንኝ እቺ ነች እንግዲህ አንዳንድ ዑለማዎች ስለሚጨምሯት ወመለም ያዕሪፍ ሸራ ሸርን ምን ያላለ ያላወቀ ወቀዓ ፊ በዛ ውስጥ ምን ያል ካላወቅ በቃ የዋህነት ይዞሽም ሊሆን ይችላል። በተለያየ ሁኔታ ልትወድቅ ይችላል። ስለዚህ ይህ ነገር ሊታወቅ ይገባል። ወካነ ሁዘይፋ ابن اليمان رضي الله عنه يقول كان الناس كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن أقع فيه ما معنى ذلك وكان هذيفة بن اليمن حذيفة بن اليمان مالت يا نبي عليه الصلاة والسلام مصر يمن የነቢዩ ሚስጥረኛ ተብሎ የሚታወቀው አንጋፋው ሰሃቢ ይህ ሰሃቢ ዝም ብሎ እንዳይመስለን حتى عمر بن الخطاب رضي الله تعالى عنه هل سماني رسول صلى الله عليه وسلم من المنافقين ነቢዩ ሰለላሁ ዐለይሂ ወሰለም ከሙናፊቆች ሰይመውኛል እንዴ እስቲ ንገረኝ ብሎ እሱ ጋር ነበረ ቼክ የሚያደርገው በጣም የሚገርም ባህሪ ነበሩ ልብ በሉ ልክ ባህሪው ራሱ ይናገር ነበረ ሰው ልጆች መጥተው የአላህን መልእክተኛ ስለ ኸይር ይጠይቁ ነበር። እኔ ግን ነቢዩን የምጠይቃቸው ስለምን ነበር? ስለ ሸር ነበር። የሚከሰቱት አሁን ወደፊት የሚከሰቱትን ሸር ነገሮች ነበር የምጠይቃቸው ከዛ የተነሳ ሙናፊቆችን ሁላ ነቢ ሰለላሁ ዐለይሂ ወሰለም ለሱ ነግረውታል። ሙናፊቆችን ነግረውታል ከዛ የተነሳ የነቢዩ ምስጢረኛ ይባላል ሌላም ብዙ አግራሞትን የሚፈጥር ባህሪዎች ነበሩት ሁዘይፋ نعم وكان هذيفة بن اليمان رضي الله عنه يقول كان الناس سوش نبروا يسألون رسول صلى الله عليه وسلم نبي يطيق نبر عن الخير سلام سلا خير وكنت أسأله እኔ ግን ነበርኩኝ የጠይቃቸው ነበር አን ሸሪ ስለምን ስለ ሸር ሊማዛ ለምንድን ነው ስለ ሸር እሱ የሚጠይቃቸው መኻፈተ ከመፍራት ነው አን አቃ በዛ ውስጥ ምን እንዳለ እንዳልወድቅ ቅድም እንዳለው? ወመን ለም ያዕሪፍ ሸራ ወቃዐ ፊሂ እንደሚለው ማለት ነው። ስለዚህ ሸር ነገር ማወቅ አለብን። አሁንም እንግዲህ የሚከሰተውን እዚህ ናችሁ توحيد الألوحية ليت كسرتو يشرك أين توجه من الذي نسلو قلتاتشون عند السلمة ويقول أمر المؤمنين ويقول بلويلال أمر المؤمنين يا مؤمن وش وشمري هونو بلويلال أمر بن الخطاب أمر بن الخطاب بلويلال رضي الله عنه الله كسونا الكام سراون لدلة ما يوشي يوشيكو أن تنقض أرى الإسلام عروة عروة إذا نشأ في الإسلام من لا يعرف الجاهلية ይሄንን ከዚህ በፊት አስቀድመናል አይደል? እስቲ ቆንጆ አድርጎ የሚፈሰር እስቲ ከሴቶች ወይም ከወንዶች እሺ አንዋር እሺ በለው به نعم جزاك الله خيرا ترون ويقول عمر المؤمنين عمر بن الخطاب رضي الله عنه بلولا يوشك من يا يا سقال لكربال أن تنقضى مفتاتها أرى الإسلام يا إسلام قاطرو زلبت أروى أروى ዘለበት ዘለበት ሆና ትፈታለች። ግልጽ ነው። ቋጠሮ ቋጠሮ እያንዳንዱ ማለት ነው። መቼ ኢዛ ነሻአ ያደገ እንደሆነ ፊል ኢስላም በኢስላም ውስጥ መላ ያዕሪፉል ጃሂልያ ጃሂልያ የመሀይማነት ጽልመትን ያላወቀ ካደገ ከመጣ አዋ ይወጣል። ይህንን ተንተርሶ ነው እንግዲህ ሼክ ሙሐመድ ብን ዐብዱል ወሃብ ምን የሚባል ኪታብ አለው? አላህ ከወፈቀኝ ኢንሻአላህ ይሄን ከጨረስን ነው ከጨረስን ይሄን ኪታብ መሳኢሉል ጃሂልያ የሚል ኪታብ ነው ማስቀራቸው። ይሄን ከጨረስን ስላችሁ ሁለቱን የተመደቡትን ኪታቦች ከጨረስን ምን የሚል ኪታብ ነው? መሳኢሉል ጃሂልያ የጃሂልያ መስአላዎች የሚል ራሱን ጽፏል። ጃሂልዮች ሲሰሩ የነበረውን ከአቂዳቸው ከአካሄዳቸው ከምን እያንዳንዱን ተግብሮታል። ግልጽ ነው። ሊነተጀነበ ልንርቀው ዘንድ ነው ያንን የጻፈው ማለት ነው። ስለዚህ ጃሂልያን ማወቅ አለብን። ጃሂልያ እንዴት ነበረ? አሁን የጃሂልያ ጽልመት ያለው አለ አይደል? አንዳንድ ቦታ ስታዩ ከአካሄድ ሴት ልጅ ስትወለድ ምናምን ምን ወንድ ማሻአላህ ምናምን ይልናል። ሴት ሲወለድ ግን በቃ ትሁኔ ትሁኔ ታውቃላችሁ ከዚህ በፊት ምን ብያችኋል? ትሁኔ ማለት ምን ማለት ነው? በቃ እሱ ምንም አይደለም። ግልጽ ነው። እሷን ራሱ በቃ በቃ ትሁን ምንም አይደለም አንድ ሆኗል አይነት የጃሂልያ አባባል የጃሂልያ እንትን ጽልመት የተጠናወተው አለ ማለት ነው። ወኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم ما بشر به أيمسكه على هون أم يدسه في التراب يا الله በቁርአን ውስጥ ግልጽ ነው። ይሄ አይነት ሁኔታ የተጠናወተው አለ ሳይታወቀው ማለት ነው። ስለዚህ ይሄ ሁላ ከምን በመራቅ ነው? የጃሂልያን ምንነት ካለመረዳት የተነሳ ነው። وقبل ذلك ከዚህ በፊት وقبل ذلك ከዚህ በፊት قال الخليل عليه الصلاة والسلام የአላህ ውዳሴና ሰላም በሱ ላይ ይሁንና ብሏል። ማ ኸሊል ኸሊል ማን ነው? ኢብራሂም አቡል አንቢያ የአንቢያዎች አባት በመባል የሚታወቀው ለምንድን ነው አቡል አንቢያ የተባለው? እስቲ ንገረኝ። አቡል አንቢያ የተባለው ለምንድን ነው? ብዙ አንቢያዎች ከሱ ዝርያ ናቸው። ግልጽ ነው አለ ያዕቁብን ብትጠቅስ እስማኤል፣ ኢስሐቅ፣ ያዕቁብ እያልክ ብትሄድ እያንዳንዱ አብዛኛው ከሱ ዘር አይደለም። በሱ ያበቃም። ነቢ ሰለላሁ ዐለይሂ ወሰለም የማን ዝርያ ነው አላቸው? የኢብራሂም ዝርያ አላቸው። ምን አለ ዱዓ ሲያደርግ ረቢ ጀዐልኒ ረቢ ጀዐል ሃዛ በለደን አሚና واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس تملكت انديت اندون رب اجعل جيتا من بل أدرك هذا البلد يهنن هاجر مانا مكة المكرمة قلت له مكة أنا أدركاتها አሚነን ምን አድርጋት ሰላም አድርጋት ወጅኑብኒ እኔ ምን በለኝ አርቀኝ ወበንየ እንዲሁም ማን ልጆቼን ወበንየ ልጆቼን አናዕቡደል አስናም ጣዖታትን ከመገዛ አርቅ በማለት ዱዓ አደረገ። ያሳሰበውን ነገር ገባችሁ? በአሁኑ ሰዓት ያለው ወላጅ ምንድን ነው የሚያሳስበው? ስለሚበላው ስለሚጠጣው ነገር ማለት ድሎታቸው ምን ስለ ሩሓቸው አይደለም የሚያሳስበው ረቢ ጌታዬ እነሁነ እነሱ እኮ ጣዖታት ደሚሩ የሚመለሰው ወደ ጣዖታት ነው። እነሁነ እነሱ እኮ ጣዖታት አድለልነ አጥመዋል ከቲራን አብዛኛዎችን ሚነናስ ከማ ከሰዎች አጥመዋል በማለት ዱዓ አደረገ። ስለዚህ የእኛም ማወቅ ግድ ነው። ሽርክ ምንድን ነው? የተከሰተው ሽርክ ምንድን ነው? የሚለውን ማወቅ አለብን። ኢብራሂም እንኳን ኸሊሉ ራህማን አስደንግጦት አስፈርቶት ለሱና ለዝርያዎቹ ዱዓ ያደረገበት ጉዳይ ነው። ሽርክ ምን ሽርክ ሽርክ ምን ያስፈልጋል ብለህ ችላ የምትለው ጉዳይ አይደለም። የተውሂድ ጉዳይ ቅድሚያ ለተውሂድ የሚባለው ዝም ብለው አይደለም። ለተውሂድ ቅድሚያ እየተባለ የሚነገረው ዝም ብለው አይደለም። የጀነት መግቢያ ቁልፍ ምንድን ነው? ተውሂድ ተውሂድ ነው። የፈለግከውን ያክል ኩቱብ ውስጥ ሲታጨልጥ አድርገህ ብትቀራ ተውሂድ ከሌለ ትርጉም የለም። ከመሰል ልሒማር የሕሚሉ አስፋራ ነው ምትል የለም በቃ በሃዛ ይህ እንግዲህ ሚማ ዩጂብ ከሚያስፈርድ ከሚያስገድድ ነገር ነው። ይህንን ስናይ ይህንን ሁላ ስናይ አሁን ካየነው አንጻር ፈሃዛ ይህ እንግዲህ ሚማ ዩጂብ ከሚያስፈርድ ግድ ከሚያስበል ነገር ነው። ምን ሽደቱል ኸውፍ ብርቱ የሆነ ፍራቻ ሊኖረን ይገባል። ሚነ ሽርኪ ከምን ከሽርክ ወመዕሪፈቲሂ እሱንም ልናውቀው ይገባል። ሊየተጀነበሁል ሙስሊም ሙስሊም ነን ባይ ይርቀው ዘንዳ ይላል። ሙስሊም ነኝ ባይ ይርቀው ዘንዳ ሽርክ ማለት ነው። ሽርክ ማለት ምንድን? እስኪ ከመነሻው ሽርክ ማለት ምን እንደሆነ ራሱ ኪታቡ ይላል። فالشرك አለ ሽርክ ማለት هو صرف شيء አንዳችን ነገር አሳልፎ መስጠት ነው። ሚን አንዋዕ ልዒባዳ ከአምልኮ ምኖች ውስጥ አይነቶች ውስጥ ሊገይሪላህ ለማ ከአላህ ውጭ ላሉ አካሎች ከአላህ ውጭ ላሉ አካሎች ነው የተባለ አካሎች እነዛ አካሎች ማንም ይሁኑ ላ መለክ ሙቀረብ ወላ ነቢይ ሙርሰል ولا ولا ولا شجر ولا لحجر ግልጽ ነው። ስያሜውን በምንም ይሰይሙት። አይ እኛ እኮ የተገዛ ነው እነዚህን ጅን አይደለም፣ እኛ የተገዛ ነው እኮ ጣልሽ የሆኑትን አይደለም ሳሊሖችን ነው ቢሉም ነቢዩ ሰለላሁ ዐለይሂ ወሰለም ቢገዛ ያው ምሳሌ ከዱዓ ከአላህ ውጭ ላለ አካል መስጠት ሲባል ዱዓን አሳልፎ መስጠት አብሬትዬ ድረሱልኝ፣ አልክስዬ ድረሱልኝ፣ አብዱልቃድር ጀይላኒ ያዙኝ ብሎ የሚጮህ ስንት አለ። ታዲያ ሽርክ አይደለም? ተውሂድ ነው እንዴ? እ ቁህ ጥርት ያለ ሽርክ ነች። ጥርት ያለ ተውሂድ አይደለም። ጥርት ያለ ሽርክ ወዘብሽ ማረድ በጣም የሚገርመው ዛሬ ለራሴም የገረመኝ አንድ ወንድሜ ያጋራኝ ነገር አለ። አንድ ተማሪም ወይ ወንድሜም ልበለው ያጋራኝ ነገር ምንድን ነው? ለአብሬትዬ ሊታረድ የሄደው ወይም ላልከስዬ ሊታረድ የሄደው ግመል የሚጥለው ምን ፋንድያ የሚባለው የፋንዶ ነው የሚባል የእሱን የሚበሉ አሉ። በረካ ይገኛል ለሳቸው ሊታረድ የቀረበ ነው ብሎ የሚበላ አለ ተዓጀብቱ ቢዛሊክ ወላሂ ለነሱ ሊታረድ ቀብራቸው ዘንድ መሄድ አለ አይደል አፈርን አውቃለሁ ከአቤትዬ ቀብር ከአልገስዬ ቀብር የመጣ አፈር ነው ተብሎ ተበጥብጦ የሚጠጣ እሱን አውቃለሁ በጣም የገረመኝ ደግሞ እንደዚህ ክስተቶች ከዛ የመጣ ነው ተብሎ ሰውየው በጆሮ ይከተታል ጆሮን አሞት በጆሮ እስቲ ጭንቅላታቸው መደፈኑ የምታውቀው ይሄ ነው። ጥሩ አርማታ ይሆናል ማለት ጆሮ ውስጥ ገብቶ አላሁ ልሙስተዓን ወላሂ ሀቂቀትን ነው። يا الله اللهم نجنا مع الناجين وسلمنا مع السالمين ولا تحلكنا مع القوم الحالكين يا الله أما ታሳቢ ነገር እኮ ከመጠጣት አልፎ ጆሮ ውስጥ መከተት ጆሮን አሞታል ደግሞ አላህ ሙስተዓን እንዲሁም ለሳቸው የቀረበ ግመል ላይ የቀረበው እዛ ከሱ እንግዲህ ፋንድያ መብላት ምንድን ነው እስቲ ራስ ፋንድያ መሆን እኮ ነው ወላሂ ከድዋ ወዘብሕ ማረድ ከአላህ ውጭ ይላል ወነዝር መሳል ወልስትጋሳ የጭንቅ ጥሪ መጥራት ቢገይሪላህ ከአላህ ውጭ ይላሉ አካሎች ፊማ ላ የቅዲሩ በማይችለው አለይህ በሱ ላይ ኢላላህ ማን እንጂ አላህ እንጂ በማይችለው ነገር የጭንቅ ጥሪ መጣራት ይድረሱልኝ። የጭንቅ ጥሪ መጥራት ይቻላል የሚጠራው አካል የሚችለው ነገር ከሆነ አንደኛ በሚችለው ነገር፣ ሁለተኛ ቅርብ መሆን አለበት፣ ሶስተኛው حي መሆን አለበት፣ ህያው መሆን አለበት። ግልጽ ነው። حي ያልሆነን ቅርብ ያልሆነን ብትጠራ እዛ ምሳሌ እዚህ ቤት እየተቀጣጠለ ሀረር ላይ ላለው ደውለ ሺዎቹ ድረሱልኝ ብትል ቀጥታ የእስቲጋሳ ሆኖ ያስታውቃል። ምን ያርግ? የእሳት አደጋ መኪና አይደለም፣ ግልጽ ነው። በዛ ላይ ቅርብ አይደለም ይደርስ ሀይ ሰው በሚችለው ይችላል። ምሳሌ ጎረቤትሽም እንደ ያለሽ የሆነ ነገር ተነሳ፣ ኧረ ድረሱልኝ ብታይ አይቻል ምን አብሮሽ ምን እንዲሉ ነው እንዲያጠፉ አይደል? ይህ ይቻላል። ሀይ ቅርብ። ከዛት በኋላ የሰው ልጅ በሚችለው ነገር ልጅ አጥተሽ እስቲ ልጅ ስጡኝ ብለሽ ብትጠይቂ እንደው ይሄ ሰው የሚችለው ነገር ለማን ነው? እነዚህ ነገሮችን በደንብ ያዟቸው። والاستغاثة አንድ ነገር ሽርክ መሆኑን የምታውቁት በዚህ መለኪያ ነው። ግልጽ ነው። ወልስትጋሰቱ ቢገይሪላህ ፊማ ላ የቅዲሩ አለይህ ኢላላህ ወተውሂድ ተውሂድ ማለት እኮ ሽርክን define አደረግ ነው አይደለ? ይሄ ነው definition ኑ። በቃ ከአላህ ውጪ ላለ አካል አምልኮን ምን ማለት አሳልፎ አሳልፎ መስጠት። ተውሂድስ ምን ማለት? والتوحيد هو إفراد الله አላህን መነጠል ነው بالعبادة በአምልኮ ሌላም ይኖራል definition إفراد الله تعالى بربوبيته وألوحيته وأسمائه اه وصفاته ሙሉ ሲሆን ማለት ግልጽ ነው إفراد الله تعالى بالعبادة በአምልኮ አላህን መነጠል وهو السكو أصيل توحيد ማለት አሲል አሲል ማለት ምን ማለት መሰረት አሲል ማለት መሰረት ፊ በኒ አደም በሰው ልጆች ውስጥ የነበረ መሰረት የነበረ ነበር። ከድሮ ጀምሮ ሰው ልጆች ላይ የነበረ ነው። እናንተ ምን ነው የምትሉት? አስሊ ይባላል። እኛ ጋር ሲባል የተወረሰች ነው ይመስላል። ሸፈፍ አድርገዋት ይመስላል። አስሊ ይባላል። ዋሲል ፊ በኒ አደም ሲባል በሰው ልጆች ላይ የመጀመሪያው የነበረው ዋና ነው። ገባቸው አስሊ የምንለው ይሄ በተንሻፈፈው ማለት ሽርክስ ምንድን ነው? ወሽርኩ ጣሪ ዐለይህ ሽርክ ደግሞ በማን ላይ የመጣ ነው? በተውሂድ ላይ የመጣ ድንገተኛ ነው። ጣሪ ማለት ማለት በድንገት የመጣ ማለት ነው። ሰርጎ ገብ ነው የምትሉ ሰርጎ ገብ ወይም ድንገተኛ የመጣ ማለት ነው። ልብ በሉ ምን ማለት እንደተፈለገ በደንብ ተረዱ። እሺ وهو እሱ ተውሂድ አሲል መሰረት ነው ዋና ነው። ፊ አደም በበኒ አደም ላይ የተገኘ ከመጀመሪያ ሽርክ በኒ አደም ገና ሲፈጠር ነበረን ነበርን የለም። ሽርክ ደግሞ ጣሪ አለይህ በሱ ላይ የመጣ ምንድን ነው? ምን ድንገተኛ የመጣ ሰርጎ ገብ ምንም። ታዲያ የትኛውን ነው መያዝ ያለብን? ጣሪውን ነው ወይስ አሲሉን ነው እ ሁላችንም ምንም ጥርጥር የለው አሲሉን ነው መያዝ እንዳለብን ማለት ነው። አንድ ቃል እንኳን ስትገዢ أصلي ያልሽ ነው طارئ forged ነገር ወይም ከዛ በኋላ የመጡትን forged ኦች ወይም መጤ ነገሮች ማንም ይፈልግ የለም። ተውሂድ أصل ነው። ተውሂድ አሲል ወሽርኩ ሽርክ ደግሞ ጣሪ አለይ ቃል አላሁ ተዓላ ይህንም በማስመልከት የበላይ የሆነው አላህ ብሎ ይላል كان الناس أمة واحدا فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس بين الناس فيما اختلفوا فيه كان الناس سولجوش نبروه ምን ኡመተን ዋሂዳ ስንት ህዝቦች ነበሩ? አንዱ ኡማ ነበሩ። የተያያዙ አንድ ኡማ ነበሩ። ፈበዓሰ አላህ ልብ በሉ። አሁን አንድነት አንድነት አንድነት እያሉ የውሸት አንድነት የሚጻሩትን እዚህ ጋር እናውቃለን። ተውሂድ ህብረተሰቡ ምን ያደርገዋል? ንገሩኝ። አንድ ያደርጓል። ሽርክ ደግሞ ህብረተሰቡ ምን ያደርጓል? ይበታትኗል። ግማሹ የአብሬትዬ ሙሪድ ነው፣ ግማሹ የቃጥባሬ፣ ግማሹ የአብዱልቃድር ጀይላኒ ራሱ ኮፍያ ይለያያል። ታውቃላችሁ? የአብሬትዬ ኮፍያና የቃጥባሬ ኮፍያ ተብሎ ይለያል። ታውቃላችሁ? አለ የአብሬትዬ ኮፍያ የራሱን የቻለ አይነት አርማ አለው። የቃጥባሬ ሀታ አንዳንድ ጊዜ መስጊዶች ላይ ስታይ አንደኛ ጀማ ካለ ሁለተኛው ላይ የአብሬትዬ ኮፍያ ያደረገው በቃ አትባሩ ይላል። የሐቂቃ ነው ነግራችሁ። ግልጽ ነው አይደለ? እንደዚህ አሽርክ ዩፈሪቅ ወልቢድዓ ዩፈሪቅ ወተውሂድ የጅማዕ ወሱና የጅመዕ ሱናና ተውሂድ ህብረተሰቡን ስንት ያደርጋል? አንድ ላ ያዕቡዱነ ኢላላህ ወላ የስበሁነ ኢላ ኢላህ ግልጽ ነው አለ። ሁሉም አንድ ነው። በቃ ሰፍ አንድ ይሆናል። ሱናም ነብዩን መከተል የለም። ፋሽን ምናምን የለም። ግልጽ ነው። ፋሽን ምናምን የለም። የነብዩን ሱና አንድ ያደርጋሉ። ሽርክና ቢዳአ ግን ህብረተሰቡ ምን ይላል? ሽርክና ተውሂድ ሳይያዝ ኡማውን አንዳናድርግ ብሎ መጮ ምን አይነት ነው? ምን እንደሚባለው የዋሪ ኩበት ወይም ደግሞ ፍየል ወዲህ ከዝምዝም ወዲያ እንደሚባለው ይስተዋለ የማየውን ነገር ማገናኘት ነው። አንድ እንዲሆን ወደዚህ ማምጣት ነው። አለበለዚያ ለውዝ ማለት ችግር የለም አብሽር ሂድ እንደፈለክ ብለን ሁሉም በር መቅደድ የለብንም። አሲል አላህ ምን አለ? ይኸው ለፈለገ ሰው ይኸው መረጃው ካን ናሱ ኡመተን ዋሂዳ ቢሰበብ ተውሂድ ኡማው አንድ ነበር አለ እኮ አላህ መጀመሪያ አንድ ነበረ ቢሰበብ ተውሂድ ነው እዚህ ጋር ደግሞ ትቀድራለህ። ፈበዓሰ ይላቸዋል። ከዛ በፊት በውስጥ አዋቂነት የሚጠቀሳል። ሽርክን ሰርተው ሲለያዩ ትላላችሁ። ያንን ሳትፈስሩ ሽርክን ፈስረው ምን ሰርተው ሲለያዩ ፈበዓሰ አላህ አላህ ምን አለ ላከ አነቢይን ምኖችን ነቢያቶችን ሙበሽሪን ወሙንዲሪን አብሳሪና አስጠንቃቂ አድርጎ ላከ ምክንያቱም ነቢያቶች የሚላኩበት ምክንያት ምንድን ነው ወለቀድ በአትና ፊ ኩል ኡመት ረሱላ አን ዕቡዱ ላህ ወጅተኒቡ ጣጉት በቃ ስርክ ሽርክ ሲሰሩ ስለዚህ የተላከበት ምክንያት ያ ነው فبعث الله النبيين مبشرين ومنذرين ሲለያዩ አንድ የነባብ የነበሩትን ሽርክ ላይ ያያቸው ወአንዘለ ማዐሁም ልኪታብ ከነዛ ነቢያቶች ጋር ደግሞ አላህ አወረደ ኪታብን ቢልሐቅ በምን በእውነት ሊያሕኩመ በይነ ናስ በሰው ልጆች መካከል ይፈርዱ ዘንዳ ፊመ እኽተለፉ ፊህ በውስጡ በተቃረኑት ነገር ነቢያቶች ይፈርዱ ዘንድ ኪታብን አወረደ በማለት አላህ ተናገረ። እስቲ ይህንም በተመለከተ የዚህ ኡማ ታላቁ ዓሊም ሀብሮ ሀዚህ ለኡማ እዚህማ ታላቅ አዋቂ ባህር ባህር ነው በቃ በእውቀቱ የተባለለት ኢብን አባስ ምን ይላል ሲናገር ረዲየላሁ ዐንሁ ከአባትም ከልጅም መልካም ስራቸውን ይውደድላቸው። ካነ በይነ አደም ወኑህ ዐሸረቱ ቁሩን ኩሉሁም አለል ኢስላም ምን ያህል ኢብኑ አባስ ካነ ነበር ይላል በይነ አደም በአደም መካከልና ወኖህ በኖህ ኖህ ሳይላክ ማለት በኖህ መካከል አሸረቱ ቁሩን አስር ክፍለ ዘመናት ነበሩ። አስር ክፍለ ዘመናት ቁሩን ማለት ማለት ነው ክፍለ ዘመናት። አንድ ክፍለ ዘመን ስንት አመት ነው? መቶ መቶ ሲባዛ አስር ሺህ ዓመት ነበር። አስር ሲባዛ በመቶ አንድ ሺህ በዚህ በሺህ ዓመት ውስጥ ኩሉሁም አለል እስላም ሁሉም ምን ላይ ነበሩ? ኢስላም ላይ ነበሩ። ሺህ ዓመት ማለት ነው። በቃ ስንፈተ ነው። አንድ አንድ ክፍለ ዘመን አስራ መቶ ዓመት አለው ካልኳችሁ አፍቹ ግልጽ ነው። ሁሉም በኢስላም ነበሩ። አንድ ሺህ ዓመት ሽርክ አልተፈጸመም አልተሰራም። ቃለ ኢብኑል ቀይም ረሒመሁላህ ሌላኛው ደግሞ ኢብኑል ቀይም የሚናገረው ንግግር አለ። አላህ ይዘንለትና ሀዘል ቀውል ይህ ንግግር እኮ ማ የተናገረው እብን አባስ የተናገረው ንግግር ሁወ ሰሒሕ እሱ ምንድን ነው ትክክለኛ ንግግር ነው ፊል አያ ከቁርአኑ አንቀጽ አንጻር ስናየው ከቁርአኑ አንቀጽ አንጻር ስናየው ወሰሐህ ሰሂ ነው ብሎታል። ሀዘል ቀውል ይህንን ንግግር አይደን በድጋሜ ኢብኑ ከሲር ኢልሙሁ ከሲር ኢብኑ ከሲርም ብሎታል። ኢብኑ ከሲር እንግዲህ በጣም ታላቅ ሰው ነው። ኢልሙ በጣም በተፍሲር ዙሪያ ላይ በተለይ በጣም ይታወቃል። በሲራ ላይም ብዙ ትልቅ የሚባል ኪታብ ጽፏል። አልቢዳያ ወኒሃያ የሚባል ትልቅ ኪታብ ጽፏል። ግልጽ ይሰማኛል። ምን ይላል ሲናገር ኢብን አልቀይም ወአወል የመጀመሪያው ይላል ማ ሐደሰ ሽርክ ሽርክ የተከሰተው ፊል አርድ በምን ላይ በምድር ውስጥ ፊ ቀውሚ ኑህ በማን በኑህ ህዝቦች ውስጥ ነው። እስከ ኑህ ህዝብ ድረስ ስንት አመት አለ ብለህ አንድ ሺህ በኑ ህዝቦች ውስጥ ግን ተከሰተ። በቃ ከአንድ ሺህ ዓመት በኋላ መቼ ነው እስቲ ሽርክ የተከሰተው? ሂነ ገለው አይደለም ነው ድንበር ያለፉ ጊዜና ፍሳልሒን በማን በሳሊሆች በጻድቃኖች ላይ ድንበር ሲያልፉ ነው የሆነው። የመጀመሪያውን ሽርክ ያላወቀ ሰው ቁርአናዊ ነው የሚባሉት እነዚህ ሰዎች እኔ እንጃ ሱረቱን የሚቀራ ሰው ነው እያጋራ ያለው በአሁኑ ሰዓት ብደ ሱረቱን ኑህን እንደውም ያፈዘ እንዳይሆን ሽርክ እየፈጸመ ያለው ገልጸው ሱረቱን ኑህን እየደጋገሙ እየቀሩ ነው። እነዚህ ሰዎች ምንድነው ብሎ የጠየቀውም የለም መሰለኝ። ምንም ብለው አዎ ምንን ወድ ስዋ የውስ የዑቅ ነጥር ምንድን ናቸው ብሎ አልጠየቁም ነው ወይስ ምንድን? ያው ሲገዙ የነበሩት እነሱን ነው። በእነሱ ምክንያት ነው ሽርክ የሰሩት። ምን አሉ? ዳዋ ሲደረግላቸው ጀዐሉ አሳቢዐሁም ፊ አዛኒሂም ወስተግሸው ሲያበሁም እጃቸውን ጆሮአቸው ውስጥ አደረጉ። አዎ ሸፈኑ ልብሳቸው ዋሰሩ ወስተክበሩ እስትክባር ተሰጠሩ በኩራትንም ከሩ በዛ ላይ ቀጠሉ አላህ ስብሐ እንደውም ከዛም አልፈው አንዳቸው ለአንዳቸው ነሲያ ሲሰጣጡ ተመልከቱ። እኛ ተውሂድን አጥብቃችሁ ያዙ ነው የምንለው እ ተውሂድን አጥብቀ ያዝ የነብዩን ሱና እንዳለቁ ሴቶች ሂጃባችሁን ጠበቅ ኢማናችሁን ጠለቅ እያልን ነሲያ እንስጣልናል። እነሱ ደግሞ በሽርክ ላይ ነሲያ ሲሰጣጡ ተመልከቱ። وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ولا يغوث ويعوق ونسرا وقالوا بلالوا عنداتشو لعنداتشو من لا تذرن እንዳትተው ኑህ ጠርቶናል ብላችሁ እንዳትተው አሊሃተኩም ምናችሁን አማልክቶቻችሁን እንዳትተው ወላ ተዘሩነ እንዳትተው ማን ወድን በስም እየጠሩ ወድን እንዳተው እሺ ወላ ሱዋዕን ሱዋዕንም እንዳተው ወላ የጉተ የጉስንም የዑቅ የዑቅንም ወነስራ ነስራንም እያሉ አንዳቸው ለአንዳቸው በስም ዘርዝረው ነሲያ ይስተታቱ ነበር። እንግዲህ የኛዎቹ ደግሞ ወድ ሱዋ የሚለውን እየተካ ትሄዳለ ማለት ነው። ግልጽ ነው። አብሬትዬ፣ አልከስዬ፣ የቦረናው ምን አብዱልቃድር ሰይድና ኸድር እያለ ይሰጣል። እንደውም አንተ ምን ይላል አይሰማም። ግልጽ ነው አለ ኧረ እነሱ እንዳሰቡ ወሃቢያ እንዳሰቡ ላ ተቅበሉ አቅዋለሁም ይላል። አልሐምዱሊላህ الذي جعلنا على طريقة أهل السنة والجماعة አዎ እነዚህ አዎ እሺ እንዴት ለምን ተገዙ? እነዚህን የተገዟቸው እመጣለን። ወደዛ እየሄድን አብሽር፣ አብራችሁ ብቻ ጉዟችሁን ቀጥሉ፣ ሾፍሩ። ቃለ ቡኻሪ ቡኻሪ ብሎ ይላል ፊ ሰሒሕ በሰሒሕ ዘገባ ብሎ ይላል አን ኢብን ዓባስ ረዲየላሁ ዐንሁማ በሚያስተላልፈው ብሎ ይላል ሀዚህ ይህች እኮ አስማዑ ሪጃሉን በጣም ጻድቃን የሚባሉ ሰዎች ምን ነበረ? ስሞች ነበሩ። ሚን ቀውሚ ኑህ ከማ ከኑህ ህዝቦች ውስጥ ይኖሩ የነበሩ ምርጥ ሳሌ የሆኑ ሰዎች ነበሩ። እኛም ምሳሌ በታሪክ የምናውቀው ቃድር ጀይላኒ ብለውና ሰይድና የሚሉት የሚሉትን አብዱልቃድር ጀይላኒ እንደውም በተውሂድ ዙሪያ የጻፉት ኪታብም አላቸው። የሚገርማቸው ታላቅ በጣም ብዙ ሺህ ተማሪ ያላቸው ምርጥ ሰው ነበሩ። ጻድቃን ነበሩ አይደሉም? ነበሩ። ወደ ማን እንሂድ ደግሞ? ወደ ሰይዱና ኸድር ስንሄድ ደግሞ ሰይድና ኸድር ነው እነሱ የሚሉት አይደል? ኸድር ማለት ነው። ኸድር ቁርአን ላይ ተጠቅሷል አልተጠቀሰም? ከሙሳ ጋር ያደረገውን ግልጽ ነው አለ ታሪክ ታስታውሳላችሁ አይደል? ነብይ ነው ነብይ አይደለም በሚለው ኺላፍ አለው። ራጂሁ ግን ነብይ ነው ነብይ ነበር። እሱንም አሁን ይገዛል። እንደነዛው በኑ ህዝቦች ውስጥ በኑ ህዝቦች ውስጥ የነበሩ እነዚህ መልካም ሰዎች ነበሩ። ፈለማ ሐለቁ እነዚህ ህዝቦች ሲሞቱ ሲጠፉ አውሃ ሸይጣን ሸይጣን ምን አደረገ? መልእክቱን አስተላለፈ። አውሃ ሲባል ወህይ ሲል እዚህ ጋር መልእክቱን አስተላለፈ። ኢላ ቀውሚሂም ወደ ህዝቦቹ ወደ እነዚህ ህዝቦች ወደ ማን ህዝቦች ወደ እነዚህ ሳሊዎች ህዝብ ምን ብሎ አሪንሲቡ ሸይጣን ነው እንግዲህ ይህን ሁላ ያበቃቸው ለዚህ አሪንሲቡ ሲከሉ አላቸው ኢላ መጃሊሲህም ወደ እነሱ መቀማመጫ ቦታ አሁን እነዚህ ታሊዎች የሚቀማመጡበት ቦታ አለ አይደለ? የሚያዘወትሩበት ቦታ እነሱ የሚቀማመጡት ቦታ ላይ ሂዳችሁ ትከሉ አለ። አንን አንንሲቡ ትከሉ ኢላ መጃሊሲ አለቲ ካኑ የጅሊሱነ ፊሃ ያቺ እነሱ የሚቀማመጡበት የሆነ ቦታ ላይ አንሳበን የሚተከልን ነገር ትከሉ እነሱን ለማስታወስ ግልጽ ነው አለ። የኛ ሀገር አንድ ሰው ታዋቂ ሰው ሲሞት የሚተከለው ምንድን ነው? የምን ሐውልት ይባላል? የመታሰቢያ ሐውልት እንደሚባለው አለ አይደል? እነሱ እንዳይረሷችሁ የመታሰቢያ ሐውልት ወይም እነሱ የምታሱ የምታስታውሱበት ትከሉ አላቸው። ከዚያስ ወሰሙሃ ወሱሙሃ ወሰሙሃ ወሰሙሃ ሰይሟት ቢአስማኢሂም በስሞቻቸው ሰይሟት ብሎ አዘዘ። አሁን ተገዙ አላቸው። ተገዙ አላቸው አላላቸው። ስከሩ አለ። ፈፈዓሉ ተገበሩ። እነሱን ለማስታወስ በእነሱ ሱራ ነሱ የሚመስል በቃ ሱራ ተሰርቶ ቅርጻ ቅርጽ ተተከለ። ፈለም ቱዕበድ ምን አልተባለችም፣ አልተገዛችም። ወዲያው ለምን ወዲያ ኢባዳማ ፈጽሞ አይላቸውም። ለምን እነዚህ ያውቃሉ፣ አንደ ኢልም ያላቸው አሉ አይደለም። አልተገዙም። ሐታ ኢዛ ሐለከ የጠፉ ጊዜና ኡላኢከ እነርሱ ህዝቦች እነዚህ የተከሉት የሉ ከኔ ጋር ናቸው የተከሉት እነሱን ለማስታወስ የመታሰቢያ ሐውልትን የተከሉት ሲጠፉ ሲሞቱ ወኑሲየ ልዕልሙ እውቀትም ሲረሳ እውቀት የሚረሳው መቼ ነው እ እኔ ጋር ወኑሲያ ነው የሚለው ቆይ የኛን ተሰው ወኑሲያ العلم የእናንተ ኪታብ እንዲያላችሁ መጀመሪያ አዳምጡ ወኑሲያ العلم እውቀት ሲረሳ አለ ወደ እናንተ ደግሞ ሲሄድ ምንድነው ወተነሰፈ ሲነሳ ማለት ነው ወይም ሲሻ አልዕልም እውቀት እውቀት የሚሻረው ወይም የሚነሳው መቼ ነው ቢመውቲል ኡለማ ኡለማ ሲሞቱ ነው። አዎ ህዝቡን የሚጫወቱበት ይመጣሉ። ወልዮች ነን ምንድንን ምንድነን እያሉ ከዛ ይመጣል ጁሃል እየመጣ ሊመራ ይፈልጋል። እና ኢልም የተረሳ ጊዜ ዑለማዎቹ ሲሞቱ ዑቢደት ሸይጣን ደግሞ በድጋሚ መጣ። እዚህ ጋር አልተብራራ ሸይጣን በድጋሚ መጣና የተተከለውን እዚህ ጋር ላብራራላችሁ ላቆም ስለሆነ ነው። እሺ በኋላ ላይ ያው ያብራራላችኋል። ኡቢደት የሚለውን ከመፈሰሬ በፊት እነዛ ዑለማዎች ሲመጡ ኢልም ሲረሳ ሸይጣን መጣና ምናል የተተከለውን ይሄንን አያችሁ አለ። ሸይጣን ተመስሎ ይመጣል አይደል እንዴ? አይደል ሲራ ላይ አይታችኋል። እንዲሁ ለህ አይደለም በበድር ጦርነት ላይ እንኳን በሱራቃ ተመስሎ ነው የመጣው። ሱራቃን ተመስሎ መጣና ምን አላቸው? ኢኒ ጃሩን ለኩም ማለት እኔ አብሽር የእናንተ ረዳት ነኝ አለ። ገልጸው አብሽር አብሽር አለና አወጣቸው በበድር ጦርነት ላይ ከዛም ፈለማ ተራአት الفئتان ነከሰ على عقبيه ሁለቱ ጀማዎች ሲገናኙ ተውሐ የተውሂድ ጀማ የምን የኢስላም ቡድን እና የሽርክ እነዛ ሙሽሪኮች ሲገናኙ ነከሰ على عقبيه ወደ ኋላ ግልጽ ነው ምን አለ ኢኒ አራ ኢኒ አራ ማላ እኔ እናንተ ማታዩትን እያየሁኝ ይላል። ሸይጣን ሸይጣን ነው እኮ የሚለው ማንን አይቶ ነው? መላይኮች ሲዋጉ ሺህ መላይካ ነበረ በበድር ጦርነት ላይ የተሰለሙ። ግልጽ እንደውም አንዳንድ ሰሃቦች ሲናገሩ እጁን ልቆርጠው ሙሽሪኩን ሲል እጁ ተቆርጧል። ማን እንደቆረጠው ግን አላውቅም። መላይካ እሱን ሲል ማን መላይካዎቹን ሲያይ ሸይጣን ምን አለ? ኢኒ አራ ማ ላ ተረውን እናንተማ ታዩትን ኢኒ አኻፉ ላህ ረበል ዓለሚን ብሎ ወደ ኋላ ሸሻቸው። ከዛ ምን አሉት? አረ ያ ሱራቃ የት ትተን ነው የምትሄደው? ተው የምን ሱራቃ እኔ ሌላ ነኝ ብሎ ሄደ ማለት ነው። ግልጽ ነው። አሁንም እዚህ ጋር መጣ በሰው ተመሰለና በቃ ይኸው እነዚህን ነው ሲገዙ የነበሩት እናት አባቶቻችሁ ብሎ ሰበካቸው። ከዛ በኋላ ሲሰብካቸው እነዚህ ነው እንዴ ከዛ ለነሱ መዋደድ ጀመሩ ኡቢደት ይላል አይደል ተገዟቸው በሚቀጥለው ደግሞ በይበልጥ በደንብ ይብራራል هذا وصلى الله على محمد وعلى اله وصحبه وسلم